እንዲለያዩ ምክንያት የሆነው። የመካ ሙሽኮች የተለያዩ የሆኑ አሊያዎችን እያመለኩ የእነሱ ሐሳባቸውና ፍላጎታቸው ወደ አላህ መቃረብ እንጂ ሌላ እንዳልነበረና ዛሬም ቢሆን በዚህ አይነት የሚፈጸም ተመሳሳይ ተግባር ካለ ሽርክ መሆኑ ሊታወቅና ሊጠነቀቁት እንደሚገባ ላኢላሃ ኢላላህ የዚህ የተውሒዱ ልዕባዳ መልእክት አስተላላፊ ቃል እንደሆነና ይህንን ቃል በምላሳቸው የሚሉ ሰዎች ቃሉን በደረቁ መናገር የሚቀላቸው የሚያውቁት ነገር ግን ደግሞ ውስጥና ሚስጥሩን ትርጉምና ፍቺውን ደግሞ የማያውቁ በመሆናቸው ከመካ ሙሽኮች የበለጠ አላዋቂ ሆነው የተገኙበት ሁኔታ እንዳለ ይህን ቃል በምላስ ብቻ ማለት አንድን ሰው እንደማያተርፈው አውቃለሁ ብሎ እያሰበ ከአዋቂም ጋር ተቀምጫለሁ ብሎ እያሰበ ሁላ ሊከስር እንደሚችል የሙሳን ዓለይሂ ሰላቱ ወሰላም ታሪክ አንስተን ተመልክተናል። ሌላው ያየነው የመጨረሻ መዝጊያችን የነበረው የተውሂድ ጠላቶች ለየትኛውም የተውሂድ ተጣሪ ሰላምን እንደማይፈልጉ ጊዜ የተውሂድ ተጣሪዎች ላይ ጠላት ሆነው እንደሚቆሙ ይህንን ነበረ ያስቀመጡት። እሱም የቁርአን አያ አንስተው ሱረት አልአንዓም ያለ የቁርአን አያ ጠቅሰው አይተን ነበር። ታዲያ ምንድን የሚለው አሁን ያነበብኩት ወቀድ የኩኑ ሊአዕዳኢ ተውሂድ ዑሉሙን ከሲራ የተውሒድ ጠላቶች አንዳንዴ ወቀድ የኩኑ በእርግጥም እኮ ሊሆን ይችላል ለአዳኢ ተውሒድ ለተውሒድ ጠላቶች ሊኖራቸው ይችላል ዑሉሙን ከቲረቱን ብዙ የሆነ እውቀትም ወኩቱቡን ኪታብ ሊጽፉ ይችላሉ መጽሐፎች ማለት ነው ኪታብ ማለት እንዳይዘበራረቅብን የእኛ ሀገር ሰው በአረብኛ የተጻፈ መጽሐፍ ባገኘ ቁጥር ቁርአን ነው የሚመስለውና። እና ይደበላልቃል። አንድ ሰው መጥቶ በአረብኛ ካነበበለት የሆነ መጽሐፍ ሐዲስ መስሎት ሁላ እሱ የኩፍር ቃል እያነበበለት ሰለላሁ ዐለይሂ ወሰለም ሊል ይችላል። አልሙሂም እንደዚህ ያለውን መለየት ያው መቼም ለብዙሃኑ ቢያዳግትም ተማሪ ለሆነ ሰው ወደ መስጂድ የበለጠ የሚቀርብ ሰው የዚህ አይነቱ ሰው አጫጭር በሆኑ ነጥቦች መለየት ስለሚችል መለየት መጠንቀቅ አስፈላጊ ይሆናል። وقد يكون وقد يكون لأعداء التوحيد علوم كثيرة በተውሂድ ጠላቶች ብዙ የሆኑ እውቀቶች ሊኖሯቸውም ይችላል አለ ወኩቱብ መጽሐፍትም ሊኖሯቸው ይችላል አለ ወሑጀጅ ማስረጃ ብለው የሚያጣቅሷቸውም ነገሮች ሊኖሯቸው ይችላል ማስረጃ አይደለም ማስረጃ ያው ብለው እንደ ማስረጃ የሚያወናብዱበት ጃሂሉን ህብረተሰብ የሚያተራምሱበት ነገር ይኖራቸው ከማ ቃለ تبارك وتعالى الله اندانو فلما جاءتهم رسلهم بالبينات ملكت نيوتشاتشو أبراري أنقذ وشني زوب من طلاتشو بزي فرحوا بما عندهم من العلم فرحوا تدسّتوا إلى بما عندهم الناس زندا بالو من العلم كوكت الناس زند بالو كت تدسّتوا እኛ በቂ እውቀት አለን በማለት ተናገሩ ነው የሚለው። ይሄ እንግዲህ ሩሱሎቹ አለይሂም ሰላቱ ወሰላም ዳዕዋ በሚያደርጉ ጊዜ ብዙ ክስተቶችን አስተናግደዋል። ከነዛ ውስጥ አንዱ ምን ብሎ ያላቸው ሁላ አለ። ምን እኛ እኮ የትምህርት የትምህርት ከሆነ አባቶቻችን አያቶቻችን ያስተማሩን ነገር አለ፣ በቂ ነገር አለን። አንተ ዛሬ አላህ ልኮኛል እያልክ መተህ ልታሰናክለን አይገባም። ከዚህ አባትና አያቶቻችን እኛን ትተውበት ከሄዱት እውነት ይላሉ። ልክ እንደ እውነት ማለት ነው እና ፈሪሑ ቢማ ዐንደሁም ምን አልዕልም ዐልመን ናፊዐን ይዘውላቸው በመጡ ጊዜ መልእክተኞቹ እነሱ ዘንድ ባለ እውቀት ይደሰታሉ። የሆነ ከአያቶቻቸው ከአባቶቻቸው የወረሱት የሆነ ኪታብ ካለ የሆነ መጽሐፍ ካለ ያንን መጽሐፍ ልክ እንደ ቁም ነገር በመቁጠር መልእክተኞችን አልቀበልም ብለው እንዳሉ ነው። ፊ ሱረት ዛፍር ያለው ይሄ የአላህ ቃል የሚጠቁመው የሚናገረው ከዛ ምንድነው ያለው የተውሂድ ጠላቶች ብዙ እውቀት ሊኖራቸው ይችላል። አንዳንዴ ተውሂድን ያውቃል፣ ላኢላሃ ኢለላህን በትክክል ተገንዝቧል። ነገር ግን ብዙ ጠልቆ ብዙ እውቀቶችን የማያውቅ የሆነ ሰው ማ ሊገናኘው ይችላል? አንድ በሽርኩ ውስጥ የተዘፈቀ ነገር ግን አዋቂ የሆነ ሰው ሊያገኘው ይችላል። ይህንን ሰው ይህንን ጃሂል የሆነውን የተውሒድ ተከታይ ማን ሊያገኘው ይችላል? አዋቂ የሆነ እንዴት ሹብሃ መጣል እንዳለበት፣ እንዴት ማወዛደብ እንዳለበት የሚያቅ አዋቂ የሆነ ሙሽሪክ ሊያገኘው ይችላል። መፍትሄው ምንድን ነው? እንግዲህ እሱ ሲያጦዘው የተለያየ የሆኑ ነገሮችን እያመጣ ሲያወናብደው ከሱ ከሚጥልበት የተለያየ ማወናበጃ እንዴት መዳን ይችላል? መፍትሄው ምንድነው ይነግሩናል ነው ኢዛ ዐረፍተ ዛሊክ አንዳንዶቹ የተውሂድ ጠላቶች እውቀት ያነገቡ መሆናቸውን ካወቅ መጽሐፍትም ብለው በእነሱ አካሄድ የተጻፉ የሆኑ መጽሐፍትን እያጣቀሱ ማቅረብ የሚችሉ ሑጃም ብለው ማስረጃም ብለው ማቅረብ የሚችሉ አንዳንድ ማስረጃ ያው ለሽርክ ማስረጃ የለውም፣ ግን ያው ሰውየው ይደግፈኛል ብሎ የተለያየ ነገር ማቅረቡ አይቀርም። ለመውሊድ ስንት ጊዜ ሲቀርብ የነበረ ደሊል የለም። ምንድን ነው የሚሏቸው ጃሂሎቹን ሰብስበው አላህ ፈቢዛሊከ ፈልየፍረሑ ብሏል። ይሄ እኮ ያለው የቁርአን አንቀጽ ከአያው ሳትቆርጠው በፊት ከላይ ያለው ምን እያለ ቁል ቢፈድሊላህ በላቸው በአላህ ፈضል በሱ በአላህ ቸሮታ ይላል ወቢረሕመቲሂ በሱ እዝነት እዚህ ሰሞኑን ያሳለፍነው መሰል ፈቢዛሊከ ፈልየፍራሑ በዚህ ይደሰቱ ይላል ለምን ቢፈضሊላሂ ወቢረሕመቲሂ ፈضሉላህ ምንድነው ሲባል እስልምና ረሕመቱሁ ሲባል ቁርአን በእስልምና በቁርአን የደሰቱ ነው የሚለው መውሊድ አክብሩ ማለት ነው ይሄ ይደሰቱ የሚል ገንጥሎ አምጥቶ ከቁርአን ላይ ምን እንደሚለው ቢጤ ማለት ነው ሌላው ወኢዛ ቃሙ ኢለ ሰላ የሚለውን ጫት ቃሙ ለሚለው ደሊል ማምጣት ነው አማርኛና ጭራሽ አማርኛና ምን እንደማለት ነው አማርኛና አማርኛውን ወደ አረብኛ ጭራሽ የማይገናኝ ማለት ነው። ቃሙ ተብሏል ቁርአኑ ላይ አለ። ወይዛ ቃሙ ማለት በቆሙ ጊዜ ማለት ነው። በቃሙ ጊዜ ማለት አይደለም። እሱ ዝም ብሎ በቃ የመሰለውን ማቅረብ ነው። ታዲያ አሁን ጃሂሎቹ ፈቢዳሊ ፈቢዛሊከ ፈልየፍረሑ ተብሏል። በዚህ ይደሰቱ ብሏል ቁርአኑ። ይኸው ፈልየፍራሑ እያለ ይደሰቱ እያለ ብሎ እንግዲህ ሲላቸው ምንድን ነው መልሳቸው? ምን ሊሉት ነው? ይሄ ያው የጠመጠመ ሰው ነው፣ ትልቅ ሰው ብሎ ያሰቡት ሰው ነው። እንግዲህ መጀመሪያ ላይ ምን ያመጣል? አልዓላማ እንትና የሚባሉ ሰውዬ እንደዚህ መውሊድ ያከብሩ ነበረ፣ ከሌም ደግሞ በመናሙ እንደዚህ መጥቶ እከሌያ ክብር ብሎት እንደዚህ እነ እከሌም ቢሆኑ በዚያ ሀገር ላይ እንደዚህ ሀተታ አለ። ከታች ምን መጣ? ፈቢዛሊከ ፈልየፍረሑ መጣ። ከዚህ ሁሉ የመጀመሪያው የሰው ቅሳ የሰው ምኑ ምኑ ሁሉ ተነበበና መጨረሻ ላይ ፈቢዛሊከ ፈልየፍረሑ አረጋገጠው ማለት ነው። ስለዚህ ይሄ በጣም አደገኛ ነው። ላላዋቂ በጣም አደገኛ ነው። ይህን ደግሞ አካሄዱንም አሉ። እንዴት አድርገው እነሱን ማወናበድ እንደሚችሉ የሚያውቁበት በጣም ብልጣብልጦች አሉና እንዲህ ያለውን <clears throat> በጣም ጥንቃቄ ማድረግ ያስፈልጋል። እንደ ባለፈው እንዳልኳችሁ ጃሂል ብትሆንም የሰጠችው መልስ እንደው አዋቂ ከሚባሉት በጣም ጎበዝ ከሚባሉት አዋቂዎች የሚያስመድባት ነው። ሴትይቱ ለሕክምና እና በጣም ትታመማለች። እና ለተለያየ ነገር እዚህ ግብጽ መታለች እና ንስር ባለችበት ነው የሁሴን ቀብር አለ፣ ሁሴን ጋር ሂጂ ተደኛለሽ ብሎ ሲል የሁሴይንማ ጋር ከሚሄድ የሁሴይን አያት እኛ ጋር አሉ። ነቢዩ መሐመድ ጋር ሌለ የሚሄድ የሚሄድ የሁሴይን አያት ሁሴይን እንግዲህ የነቢዩ የልጅ ልጅ ነው። እንደዚህ በላለች። ሱብሃንአላህ አጫጭር የሆኑ መልሶች አሉ። በጣም አጭር የሆኑ ለማንም ግልጽ የሆኑ ከከሌ ለምን እከሌን ጠይቅ ብሎ ይላል። ለከሌ ማን ሰጠው? በል እኔ ከሱ ልጠይቅ እከሌን ወልጅ ለምነው ጠይቀው እሱ እኮ ያደናል ብሎ ሲል ጥያቄ ነው የምታቀርበው። ማን ሰጠ እንዲህ አላህ ሰጥቶት ነው ብሎ ካለ አይ እሱ ሲጀመርም ያድናል ምናምን ነገር ካለ ይሄ ሌላ ጉዳይ ነው። መቼም አይለውም። እሱም ራሱ መዝሀቡ ይከለክለዋል። ስለዚህ ምንድን ነው የሚለህ? ያው አላህ ሰጥቶታል ነው ለእሱ የሰጠው አላህ ለእኔ አይፈልግም። አጭር መልሶች አሉ እንደው ከአቅላችን ልንሰጣቸው የምንችሉ የሚቻሉ ነገሮች ማለት ነው። ነገር ግን እነዚህ نذرت وما يلقاها إلا الذين صبروا وما يلقاها إلا ذو حظ عظيم نعم إذا عرفت ذلك إهن أنت وكلا أعداء التوحيد أن لن يلقى النبي نوراته ما بغنا بجاء نسأحفت من النبي نوراته حجاب له يميت أسواتهم نذرت إن إهن أنت وك وعرفت أهنم كوك أن الطريق إلى الله ودى الله يمي وسط من قد لا بد له من أعداء ጠላቶች እንዳሉት ካወክ ቃዒዲን ዓለይህ እሱ ላይ የተቀመጡ አህሉ ፈሳሐትን የፈሳሐ ባልተቤሎች ፈሳሐ በጣም አብራርተው መናገር የሚችሉ ጮሌዎች ወዕልምን የእውቀት ባልተቤቶች አንዳንዴ ወሑጀጅን ማስረጃዎችንም እንደዚሁ ማቀራረብ የሚችሉ ስለሚሉት ነገር አንዳንድ ማስረጃ ያቀርባል ማስረጃው ትክክል ነው አይደለም ወይ እሱ ሌላ ሆኖ ሳለ ማለት ይህን የሚያቀርብልህ ማስረጃ ከሺአ ኪታብ ነው አንዳንዶቹ ላይ እንደተገኘ ማለት እና ኢላሂ ወኢና ኢለይሂ ራጂዑን ምንም ጭራሽ የዑለማዎቹ ኪታቦች ላይ የሌለ እነከሌ እነከሌ ብለዋል ብሎ ረዋሁል ኩለይኒ ይልሃል የሺዓ መዛግብት ጋር ይሄዳል። የሺዓ መዛግብት የሺዓ መዛግብት ማለት የይሁዳ መዛግብት ማለት እንዳለ በጣም የበሸቀጠ የሆነ ነው። በራሳቸው ስሜት የጻፉት ማለት ነው። ፈልዋጅቡ ዐለይክ ስለዚህ በአንተ ላይ ያለው አዋጩ ነገር በአንተ ላይ ያለው ግዴታው ይላል። ይኸው ይሄን ካወቅ ይሄ የተውሂድ መንገድ ላይ የተቀመጠ ጠላት መኖሩን ካወቅ አለ እነዛ ጠላቶች ደግሞ የፈሷሐ ባልተቤት ፈሷሐ ማለት ቃላቸውን አብራርተው መግለጽ የሚችሉ ወዕልምን እውቀትም ያላቸው ወሖጃጅን ማስረጃም የሚያጣቅሱ የሆኑ ማስረጃ ሲባል ይሄ ግልጽ ትክክለኛ ማስረጃ ማለት ሳይሆን ማወናበጃ ማስረጃ ማለት እንደ ማስረጃ አድርገው ይህን ካወቅ ፈልዋጅቡ ዐለይከ በአንተ ላይ ግዴታ የሚሆነው أن تتعلم للتمر من دين الله كالله دي, كالله دي للتمر ما يصير لك سلاحا فأنت مصر يميهن النجر من مرى به تقاتل به هؤلاء الشياطين النزهين شياطين وشن يمت قادل هنا سلاح مصر لنوره الجبال الذين قال إمامهم ومقدمهم لربك عز وجل የእነሱ ኢማማቸውና ፊት መሪያቸው ለጌታ ያለ የሆነ ምን ብሎ ያለ የእነሱ ኢማማቸው የተባለው የሸይጣን የሸያጢኖች ኢማም ኢብሊስ ነው የእነሱ መሪያቸው ነው ፊት ቀዳሚያቸው ነው ምን ብሏል لا ለሁም لهم صراطك ላአቁዑደነ ለሁም ወላሂ እቀመጥላቸዋለሁ ሰራጠከ ሙስተቂም ቀጥተኛ መንገድህን ቀጥ ያለው መንገድህ ላይ እቀመጥላቸዋለሁ አለ። ቀጥተኛው መንገድ ላይ ቁጭ ነው የምለው፣ ጠብቃቸዋለሁ መንገድ ላይ ቁጭ ብዬ ሸይጣን። ምን ማለት ነው? መንገድ ላይ እቀመጥላቸዋለሁ ማለት መንገድ ላይ ጠላት ተቀምጬ ጠብቀሃለሁ ሲል እስከ ቤት ልሸኘን ለዚያራ ነው። ለምንድን ነው ጠላት ጠላት መንገድ ላይ ጠብቀሃለሁ ማለት ምን ማለት ነው? አጠቃሃለሁ ማለት ነው። ለአቅዑደነ ለሁም ስራጠከ ልሙስተቂም እንግዲህ ከጀነት አላህ ባባረረው ጊዜ ኢብሊስ የተናገረው ይሄ ነው። ለአቅዑደነ ለሁም ወላሂ ይቀመጥላቸዋለሁ ስራጠከ ልሙስተቂም ያንተን ቀጥተኛ መንገድህን እቀመጥላቸዋለሁ። መንገድ ላይ መጥቼ ነው የምቀመጠው የእነሱ ቀጥተኛ መንገድ ይሄ እንግዲህ ዲን አልኢስላም ተውሒድ እሱን ይዤ እሄዳለሁ በሚል ሰው ላይ በመንገዱ ላይ መጥቼ እቀመጣለሁ። ምን ሊያደርገው? ተመለስ ተመለስ፣ በዚህ ታጠፍ ሌላው ማለት ነው። ثم لآتينهم ከዛም እመጣባቸዋለሁ ይላል። ሚን በይን አይዲህም ከበስተ ፊታቸው፣ ወሚን ኸልፊህም ከበስተ ኋላቸው፣ ወዐን አይማኒህም ከበስተ ቀኞቻቸው፣ ወዐን ሸማኢሊህም ከበስተ ግራዎቻቸው እመጣቸዋለሁ። እንግዲህ በስንት ቦታ? በአራት አቅጣጫ ማለት ከፊት ከኋላ ከቀኝ ከግራ አጣደፋቸዋለሁ። የተለያየ ሹብሃ ይለቃል ማለት ሸይጣን ከነ ግብረ አበሮቹ የሰው ሸያጢን የጅን ሸያጢን በቀኝ በግራ ያወናብዳሉ ሰው ወላ ተጅዱ አክሰረሁም ሻኪሪን ወላ ተጂዱ አታገኝም أكثرهم أكثرهم አብዛኞቹን شاكرين። ይሄ أكثر የሚለው ብዙ የሚል አይደለም أكثر በጣም አብዛኛው አብዛኛውን አታገኘውም شاكرين። አመስጋኞች ሲሆኑ አታገኛቸውም ብሎ ዛተ ይሄ የሸይጣን ዛቻ ነው ስለዚህ ምን ያስፈልጋል ማለት ነው? ሼኹ ምንድን ነው የመከሩት? እዚህ ከሁሉ በላይ የመከሩት ተውሂድ ያለውን ሰው ስለ ተውሂዱ በደንብ የሚያውቅበት እውቀት ይኖረው እውቀት ይኖረው። እውቀት ጠባቂ ነው። ሲላህ ብለው ነው የገለጹ። አንተ ጋር ሲላህ ይኖር፣ መሳሪያ ይኖር ብለው መሳሪያ ካለ ኢያከ ነዕቡድ ወኢያከ ነስተዒን መጣቅ ከሆነ وقضى ربك ألا تعبدوا إلا إياه لما اتاك هنا إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء يهن لما اتاك هنا لا أعبد ما تعبدون يهن لما اتاك هنا اعبد أبدا أنت قام الصالح محمد عليه الصلاة والسلام إذا استعنت فاستعن بالله ብለው የተናገሩትን የምታክ ከሆነ አያወናብድህም። ግን ይህንን የማትሳክ ከሆነ ሐዲስ ቁርአን ያልተማርክ ከሆነ ሊያወናብድህ ይችላልና ሲላህን ዘንግተሃል፣ መሳሪያህን ጥላሃልና ትጠቃለህ እያሉ ነው። ከዛ ቀጥለው ምንድን ነው ያሉት? ወላኪን ነገር ግን ኢዛ አቅበልተ ዐለ አላህ إذا أقبلت على الله الله لا يكزورك ودع الله في تنكزور كمان إذا أقبلت على الله بقلبك وقالبك بكل منه ودع الله كزورك وأصغيت إلى حججه وبياناته وبيناته له وبيناته وأصغيت جروك تألك هدمت إلى حججه ወደ አላህ ማስረጃዎች ወበይናቲሂ ወደ አላህ ገለጻዎች ፈላ ተኸፍ ወላ ተሕዘን አትፍራ ሸይጣን አጠማቸዋለሁ ብሎ ዝቷል አይደለም ከዛ ውስጥ እገባለሁ ሸይጣን ያጠማኛል የሸይጣን ጀማዓዎች ይጠልፉኛል ብለህ አትፍራ ምን ከሆን ወደ አላህ ሁጃዎች ጆሮህን ከሰጠህ የአላህን ገለጻዎች በደንብ ከሰማህና ካወካቸው እና ፊትህን ወደ አላህ ካዞር አትፍራ። ለምን ማትፈራበት ሚስጥር አንተ በራስህ ልትመጣ ነው? ላ አላህ ስላለህ ነው ማትፈራው። እነ ከይደ ሸይጣኒ ካነ ضعيفا إن كيد الشيطان يا شيطان سيرا كان ضعيفا دكاما እንግዲህ ይሄ የቁርአን አንቀጽ የወረደበት ሰበብ ፈቃቲሉ አውሊያ ሸይጣን የሸይጣን አውሊያዎችን ተጋደሏቸው። ለምን? እነ ከይደ ሸይጣን ካነ ضعيفا የሸይጣን ከይዱ የእሱ ሴራ ተንኮሉ ደካማ ነው። አንድ ሰው በዲኑ ላይ በጠነከረ ቁጥር የሸይጣን ሴራ ለሱ እየቀለለ እየደከመለት ይሄዳል። መቼም ሁለት ደካማ ከተገናኘ በደንብ ያልደከመው ነው አይደል የሚያሸንፈው። ሁለት ደካማ ከተገናኘ እኛም ከሸይጣኑ በታች ከደከመ መቼም ደካማ ሰው ሁለት በጣም ሰነፍ ተማሪ ያሉበት ሁለት ሰነፎች ያሉበት አንድ class ብታስተምር ሁለት ሰነፎች ነው። አንዱ ያመጣው ነጥብ ከመቶ አንድ ቢሆን አንዱ ደግሞ ያመጣው ከመቶ ዜሮ ቢሆን አንድ ያመጣው አንደኛው ከዛ ሁለቱም ይወድቃሉ። ሁለቱም ይወድቃሉ፣ አያልፉም። ግን ያኛው አንደኛ ነው የወጣው። ልክ እንደዚህ ሸይጣን የበላይ ይሆንብሃል። የእሱ ጀማዓ ነህ እኮ አንተ። እሱ የበላይ ሲሆንብህ ያው ተቆጣጥሮሃል። ስተሕወዘ ዓለይህም ሸይጣን ፈአንሳሁም ዚክረላህ ነው የሚለው። ሸይጣን ተቆጣጠራቸው። ከበላይ ሆኖ እንዲያርግ ያደርጋል እንዲያርግ ይሄን ተው እዛ ቦታ እንዳቀርብ ይላል ኸይር ኸይር የሆነውን ማለት ነው ሸር ሸር የሆነውን ሂድበት ሂድ እንዲያርግ እንዲያርግ እያለ إن كيد الشيطان كان ضعيفا يا شيطان كيد دكاما ይሄ ትልቅ ምክር ነው። ሙአሊፉ ረሒመሁላህ ወደ አላህ ከዞርክ የአላህን ሁጃዎች ካወቅ በይናቶቹን ከተገነዘብ አትፍራ። የሸይጣን ከሄድ ደካማ ነው። እነሱ የሚያመጡት ማስረጃ መስሏቸውና አስመስለው የሚያቀርቡት ነገር በአጠቃላይ በእነሱ ላይ በእነሱ ላይ መልስ ሆኖ ማስረጃ ሆኖ ታገኘዋል። የዛ ጊዜ ከዛ ቀጥሎ ምንድነው የሚሉት ወልዓሚዩ ሚን ልሙዋሒዲን ከሙዋሒዶች ውስጥ ተውሒድን ከሚከተሉት ውስጥ ዓሚይ የሚባለው አላዋቂ የሚባለው ጃሂል የሚባለው የግሊቡ ያሸንፋል እኮ አልፈን ሚን ዑለማኢ ሃኡላኢ ልሙሽሪኪን ከእነዚህ ከሙሽሪኮች አዋቂያን ሺዎቹን ያሸንፋል ይላል ሺዎቹን ያሸንፋል ለምን እነሱ የሚያመጡት በአጠቃላይ ሹብሃ ነው። የሆነ ነገር አንተን ሊያወናብድ የሆነ አያ ሰንጥቆ ሲያመጣ ትሰማዋለህ። በዛው አያ ራሱ እዛው አያ ላይ አቅል ላለው ሰው መልስ ስላለ አምጁ አቂል ከሆነ እዛው መልስ ይሰጥበታል። نعم والعامي من الواحد يغلب ألفا يغلب ألفا من علماء هؤلاء المشركين يا لو نزيل فنزيل كمشرك علماء جست كشوة أنت كموحد هنا عمي السوشاب كما قال تعالى الله انداله وإن جندنا لهم الغالبون ወኢነ ጁንደና የእኛ ሰራዊቶቻችን ለሁሙል ጋሊቡን እነሱ እነሱ ናቸው አሸናፊዎቹ ይላል ስለዚህ የአላህ ጁንድ ማለት አላህን የሚያመልክ ሰው ነውና ይሄ አምይ ቢሆንም እሱ ነው የሚያሸንፈው ማለት ነው። እዛ ነው ዓምይ ሆነው ያኛው እንግዲህ ቀርቻለሁ ብሎ የሆነ ቂሳ እንደ ድልል አድርጎ ሲጠቅስበት ምን ይለዋል? ከየት ያመጣኸው? ሐዲሱ ሰሂህ ነው ይላል። እሱ ሰሂህና ضعيف እንኳ ቢያታልለው ራሱ ሊታልል የሚችል ሰው ነው። ግን ሐዲሱ ሰሂህ ነው ብሎ ሲለው ገና ድንግጥ ይላል። እዛ ያቆማል። እያወራ ያለው ወይ መናም ነው የሚሆነው እነከሌ መናም ነው እነከሌ ሲተኙ የሆነ እንደው መናም አይተዋል። ከዛ በኋላ በአረብኛ ተጽፎ መጥቷል ማለት ነው። ደሊል እንድታመጣልኝ የምፈልገው ወይ ቁርአን ነው ይለዋል። ነው እዚሁ ላይ ያሸንፈዋል። በጣም ብዙ የሆኑ አህሉል ባጥል ተራ በሚባሉ ጃሂሎች ተይዘው ተሸማቀው የሚመለሱት አንዳንዴ በዚህ የተነሳ ነው። ናም ፈጁንዱላሂ የአላህ ሰራዊቶች ሁሙል ጋሊቡን እነሱ ናቸው አሸናፊዎቹ። በተለይ ዕልም የታጠቀ ከሆነ ይህ ሙዋሒድ የሆነው ሰው እዚህ ጊዜ ቤትም በኩል አይመጡበትም። لمن الله سرائك الناس ناس تشرنا في وجهه بالحجة تبى ما سر الجامع واللسان بملاس بملاس ما بمسر الجامع ما برارات كما أنهم الغالبون الناس وحشنا في وجهه عندهم الطلاب بالسيف بسيف النا والسنان سيف الناس سنان يأونه سنان مال الطور مال بطور بسيف عشان نافيه تشون لهونت الله عندما يرادعك كله አላህ በዕልሙም ላይ ይረዳቸዋል። ጠንካሮች ናቸው ነው። በተለይ ዑለማዎቹ አዋቂ የሆኑት የተውሂድ ዑለማዎች አዋቂዎች ምን ታገናኛቸዋለህ ከሙሽሪክ ዑለማዎች ጋር? ፀሐይ ሲመጣ ሰው ያቀጣጠለው አምፖል ይኸው ሁሉ ስራ ያቆመለት የበራ ይመስላል። በቃ አይበራም። ለምን የፀሐይን ያክል መብራት ስለማይችል ደብዝዞ ይቀራል እዛው ባለበት። ልክ እንደዚያው እነሱ አስመስለው ሁጃ አስመስለው የሚያቀርቡት በአጠቃላይ ስራ ያቆማል። ዑለማው ተውሂድ መናገር ሲጀምሩ ማለት ነው። ለምን እነሱ የሚናገሩት ከኪታብና ከሱና ነው። ከሶሒህ ሐዲስ አላህ ተተናገረው ቃል ከዚህ ነው የሚናገሩት የተውሂድ ዑለማዎች እንጂ እንትና በመናሙ እንዳየው እንዲህ ያለ ወሬ በጣም ስብሓንላህ ለአቅል የሚከብድ ህፃናትን ተረት ተረት ሲነገር እንደው ከመንገር በዘለለ እንደው ለትልቅ ሰው የማይነገር አይነት ቅሳ ሁላ ነው የሚቀስሰው። ና ወኢነማ ልኸውፉ ፍራቻ ያለው አለል ሙወሒድ በሙወሒድ ነው ሙወሒድ ላይ ነው። አለዚ የስሉኩ ጠሪቀ ወለይሰ ማዐሁ ሲላሕ አለዚ የስሉኩ ጠሪቅ ያ መንገድን የሚጓዝ የሆነ ወለይሰ ማዐሁ ሲላሕ ከእሱ ጋር መሳሪያ የሌለው ሲሆን መሳሪያ ማለት የተፈለገው ዒልም ዒልም ሳይኖረው ግን ሲሄድ ያው ሙወሒዱ ላይ ይፈራለታል አንዳንዴ ማለት ነው ሊያታልሉት ይችላሉ ሊያወዛግቡት ይችላሉ እነ አውሊያ አላህ ላ ኸውፉን ዓለይህም ወላሁም ያሕዘኑን ብሎ አንድ ጊዜ የአላሁ ልጆች እነሱ እኮ ላ ኸውፉን ዓለይህም በእነሱ ላይ ፈራቻ የለባቸውም ወላሁም ያሕዘኑን እነሱ እኮ አያዝኑም የሚለውን አያ የአላህ ልጆች ማለት የአላህ ወዳጆች እንደዚህ ናቸው የሚለውን አምጥቶ ወልጆችን ያው በእነሱ መመካት እንደሚያስፈልግ ደሊል ያመጣ ፈለገ። አንድ ሙሽሪክ አንድ ጊዜ እዛ ጃሂል በጣም ጃሂል ይሁን ማን ነው ያስወገደላቸው ሐዘናቸውን? ላ ኸውፉን ዐለይህም ፍራቻ የለባቸውም። ማን ነው ያስወገደላቸው? ፍራቸው ማንዞር አድርጎላቸው የአላህ አውሊያዎች ብሎ አይነሳም ነበረ አላህ ባያስወግድላቸው ላ ኸውፉን ዐለይህም ወላሁም የሕዘኑን ሐዘን የለባቸውም ኸውፍ የለባቸውም ተብሎ ሲባል ምን ስለሆኑ ነው እዛ መልሱ የአላህ አውሊያዎች ስለሆኑ አላህ ካጠገባቸው ስላለ ስለዚህም ለነሱ የሆነው አላህ ለእኔ የሚሆነኝ አለ። እኔ አላህ ሙዋሒዱ አለዚ የስሉኩ ጠሪቅ የሚፈራለት መንገድን የሚጓዝ ነው። ወለይሰ ማዓሁ ሲላህ ሲላህ ሳይኖረው ዕልም በደንብ ሳይማር የዚህ አይነቱን አንዳንዴ ሊያሸንፉት ይችላሉ። ቅድም እንደገለጽ ነው። وقد من الله تعالى علينا الله سبحانه وتعالى بنيا لا يولتان قلوال بكتابه الذي جعله بكتابه بقرآن قرآن بقرآن بنيا لا يولتان قلوال قرآن الله ودنيا بمورده قال الذي جعله يا يا درجو يهونا مصافي من يا درجو سورة النحل ذي اللون القرآن قتلوا عمتو ቲብያነ ሊኩል ሸይ ለሁሉ ነገር ማብራሪያ ያደረገው የሆነ ቁርአን ወሁደን መመሪያ ወረሕመተን እዝነት ወቡሽራ ብስራት ሊልሙእሚኒን ለምእመናን ሊልሙስሊሚን ለሙስሊሞች ቡሽራ ያደረገው የሆነ ቁርአን ረሕመት ያደረገው የሆነ ሁዳ ቲብያን ሊኩል ሸይ ሁሉን ነገር ማብራሪያ ባደረገው ቁርአን አላህ ውለታ ውሎልናል። ይህ ቁርአን አላህ ትልቅን ውለታ ሲውልልን ነው ቁርአንን የሰጠን አሉ ሼክ። ፈላ ያእቲ ሳሒቡ ባጢልን ቢሑጀትን አንድ ባጢል አራማጅ የሐሰት ተላላኪ ሐሰት አናፋሺ ባጢል ይዞ የሚጓዝ ሰው ቢሑጀትን ማስረጃ አለኝ ብሎ እኮ አያመጣም ኢላ ወፊል ቁርአን ማ የንቁዱሃ ቁርአን ላይ እሱን የሚያፈርስለት ነገር ቢገኝ እንጂ እሱ ይሄዳለሁ ብሎ የሚለውን ሁጃውን ማስረጃውን ቁርአን ላይ የሚያፈርስለትን ማስረጃ አላህ ቁርአን ላይ ቁጭ አድርጓል። ወዩበይኑ ቡጥላነሃ ይዞት የሚሄደውንም ነገር ባጢልነቱን አላህ ቁርአን ላይ ቢገልጽ እንጂ አልተወም። ከማ ቃለ ተዓላ አላህ እንዳለው ወላ ያእቱነከ ቢመሰሊን አንድንም ምሳሌ እኮ እነሱ ላንተ አይሰጡም፣ አያመጡም። የሆነችን ምሳሌ ያቀርባሉ። እንግዲህ ኩፋሮቹ ለነቢዩ ሰለላሁ ዐለይሂ ወሰለም ነቢዩን ዐለይሂ ሰላቱ ወሰላም ለመርታት እንዲህ ቢሆንስ እንዲህ ቢሆንስ እያሉ የሚሉት አባባል አላቸውና እሱን ረድ ሲያደርግ ነው አላህ ወላ ያእቱነከ ቢመተሊን አንድንም ምሳሌ እነሱ አያመጡም። ኢላ ጅእናከ ቢልሐቅ እኛ ለአንተ ብናመጣልህ ቢሆን እንጂ ቢልሐቂ ሐቁን እናመጣልሃለን ወአሕሰነ ተፍሲራ ወአሕሰነ ተፍሲራ የተሻለ የሆነ ደግሞ ትንተናን ብናመጣልህ እንጂ አይቀርም። ለዛ ነው አንድም የባጥል አራማጅ ካሁን በኋላም ይሁን እንደፈለገ ተደራጅቶ እንደፈለገ ተዋቅሮ በፈለገው የስልጣኔ መልክ ራሱን አሰልጥኖ እንደፈለገ በፈለገው አይነት መልክ አራቆ ተንኮሉን ቢመጣ ቁርአን ላይ መልሱን ያገኙታል ዑለማዎች። የለም ቁርአንን የሚረታ ነገር ጭራሽ አይመጣም። ቁርአን መልስ የሌለው ነገር የለም። በሽታ ነው ይዘው የሚመጡት አይደለም እነሱ መቼም ለበሽታ ሁሉ መድኃኒት አለው ባጭሩ ለበሽታ ሁሉ መድኃኒት አለው ማ አንዘለ ላሁ ዳአን ኢላ አንዘለ ለሁ ደዋአን ነቢ መሐመድ ዓለይሂ ሰላቱ ወሰላም አላህ አንድንም በሽታ ወደ ምድር አላወረደም በሽታን እንግዲህ አላህ ነው የወረደው ኢላ አንዘለ ለሁ ደዋአን ለእሱ መድኃኒቱን ቢያወርድለት እንጂ ዓሊመሁ መን ዓሊመሁ ወጀሂለሁ መን ጀሂለ ያወቀው ያውቃል፣ ያላወቀው ደግሞ አያውቁም። ስለዚህ ቁርአን ውስጥ መልስ አለ ለየትኛውም ነገር ከዚህ በፊት ላለፉትም አሁንም ላሉትም ወደፊትም ለሚመጡትም ለሁሉም መልስ አላቸው ቁርአን ላይ። ስለዚህ ቁርአን ማወቅ ብቻ ነው፣ ቁርአንን መረዳት ብቻ ነው እነዚህን የሚመጡትን ሽብሃዎች በደንብ ስር መሰረቱን أوكن بتفكر ميجا باتشون ملس ننسى باتشو يمير الجمال قال بعض المفسرين كمفسر تشوست بعض تشوب الاوال كفل هذه الايه عامه في كل حجه ይህ አያ ጠቅላይ ነው። በሑጃ ሁሉ ሑጃ በማስረጃ ሁሉ ማለት ነው። ያእቲ ቢሃ አህሉል ባጢሊ የባጢል ሰዎች የሚያመጡትን ማስረጃ ሁሉ ይመለከታል። ኢላ የውሚል ቂያማ እስከ ቅያማ ቀን ድረስ ይላል። የባጢል ሰዎች እስከ ቅያማ ቀን ድረስ በየትኛውም መልኩ የሚያመጡት ነገር አለ። ያንን ሁላ ቁርአን ይመልሰዋል ኢላ ቅያም ሰዓ ያለውን የትኛውም ካፍር የትኛውም ሙልሕድ ሸሪዓን የማይቀበል ዲንን የማያምንበት ስለ ቁርአን ሹብሃ ጥላለሁ ብሎ ቢል ወይም ስለ እስልምና መጥፎን አሰራጫለሁ ብሎ በየትኛውም መልክ ቢሄድ አላህ ስብሓነሁ ወተዓላ ቢያዋርደው እንጂ አይቀርም። ቁርአን ላይ መልሱን አስቀምጦ ማለት ነው። ቁርአን ላይ እሱ የሚሄድበትን ነገር ጥፋት መሆኑን ቁርአን ላይ ማስረጃ ይገኛል። ወላ የእቱነከ ቢመሰሊን የሚለው የተለያዩ የሆኑ ምሳሌዎችን ያቀርቡ ነበረ ሙሽሪኮቹ። ከዛ ውስጥ አንዱ ኢነኩም ወማ ተዕቡዱነ ሚን ዱኒላህ ሐሰቡ ጀሀነመ አንቱም ለሃ ዋሪዱን የሚለው የቁርአን አንቀጽ ሲመጣ ኢነኩም ወማ ተዕቡዱነ ሚን ዱኒላህ እናንተ ከአላህ ውጭ የምታመልኩትም ጭምርት እናንተ አለ ሙሽኮቹ ወማ ተዕቡዱነ ሚን ዱንላህ አላቸው ከአላህ ውጭ የምታመልኩትም ጭምር አላቸው ሐሰቡ ጀሃነም የጀሃነም ማገዶች ናቸው አላቸው ሙሐመድ ዛሬ ምን እያነበበ ነው ሄዱና ክርስቲያኖቹ ጋር የእናንተም ዒሳ ገባ እኮ የእናንተም ዒሳ ገባ እኮ አሏቸው ምን ዒሳ ጥሩ ሰው ነው ነብይ ነው ሲል አልነበረ እንዴ? ዛሬ ደግሞ እነኩም ወማ ተዕቡዱነ ሚን ዱንላህ እናንተ ከአላህ ውጭ የምታመልኩትም ተብሏል። ማንም ገብቷል፣ ዒሳም ገብቷል። ስለዚህ እሱም የእሳት ማገዶ ነው እየተባለ ነው። እንዲህ ከሆነማ በቃ ዒሳ ከገባ አብረን እንገባለን ብለው እንግዲህ አህሉ ይላል። እዚህ ላይ ነው አላሁ ስብሓነሁ ወተዓላ ተገቢውን ማብራሪያ ቁርአን ላይ ይህ ነገር የተፈለገበት ኢነኩም ወማ ተዕቡዱነ ሚን ዱኒላህ የሚለው ከአላህ ውጪ ሲያመልኳቸው የነበሩ ከተለያየ ነገር የቀረጿቸው የሆኑ ሐውልቶቻቸው፣ ቅርጻ ቅርጾቻቸው እናም ዒሳን እናመልካለን የሚሉትን ሰዎች በተመለከተ ደግሞ ዒሳን እናመልካለን የሚሉ ሰዎች እነሱን በተመለከተ ደግሞ ዒሳ አምልኩኝ ብሎ አላላቸውም እና እነሱን አምልኩ ብሎ ዒሳንና እናቱን አምልኩ ብሎ የተጣራውን ሸይጣን በዒሳ ምትክ እንግዲህ እሱ አምልኩኝ ካላለ ማን ነው አምልኮ ያለው የሚባለው አላህ ያውቀዋል ማን እንዳለ እንዴት እንዳለ መቼ እንዳለ አላህ ያውቀዋል ግን የቅያማ ቀን ዒሳን ይጠይቃል ያፋጣል አላህ أأنت قلت للناس اتخذوني وأمي إلهين من دون الله أنت نهي الكون أنينا الناتين كالله تي ولدت مالك تادر እኔንም እናቴንም አምልኩ ብለህ ያልከው አንተ ነህ ብሎ ይላል ቃለ ሱብሓነከ ይላል ዒሳ ጠላት ይገባ እኔ የሚገባኝን እንጂ ልናገር አይሆንልኝም ዒሳ ዓለይሂ ሰላቱ ወሰላም መመለክ አይገባውም። የማይገባውን የማያገባውን አይናገርም። ይህንን ዒሳ ዓለይሂ ሰላቱ ወሰላም በአንደበቱ ይመሰክራል። ስለዚህም አምልኮ ያላቸው ማን ነው? ከሰው ሰይጣናትና ከጅን ሰይጣናት እነሱን በዚህ አይነት ነገር ውስጥ እንዲገቡ ያደረጓቸው እነዚህ ይገባሉ። ወማ ተዕቡዱና ሚን ዱንላህ የሚለው ውስጥ የሚገቡት እነዚህ ናቸው። ይህን እንግዲህ አብራርቶ ቁርአን ላይ አምጥቷል። መልሱን ቁርአን ላይ መልሶላቸዋል። ይሄ ነው። ስለዚህ በየትኛውም ዘመን ላይ በየትኛውም ዘመን ላይ የትኛውንም ጉዳይ አስመልክቶ የትኛውንም ጉዳይ አስመልክቶ ግራ የሚያጋባን ነገር ካለ እኛን አዋቂ መጠየቅ ነው እንጂ መልስ የለውም፣ ይህማ መልስ ሊኖረው አይችልም ብለን ስንወዛገብ መኖር ተገቢ አይደለም። ብዙ ነጥቦች ይኖራሉ።